አምሳ አራተኛው አንቀጽ እንደ ሌሎቹ አንቀጾች ሰፋ ያለ መልእክት ያለው ከመሆኑም በተጨማሪ በተለያዩ አጋጣሚዎች በተለያዩ ቡድኖች የተሳሳቱ ትርጉሞችና ተፍሲሮች እየተሰጠው ህዝቡን እያበጣበጠና እያከራከረ ያለ ጉዳይ ላይም መግለጫ ይሰጣል። ስለዚህ ይህንን አንቀጽ ለብቻው ማየት አስፈላጊ ሆኖ አገኝቸዋለሁና አጠር አድርጌ የሰለፎቹ አቋም ምን እንደሚመስል በዚህ ጉዳይ ላይ ለማየት እሞክራለሁ።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 والشمس والقمر والنجوم مسخرات بأمره ፀሐይንም ጨረቃንም ከዋክብቶችንም የእሱን ትእዛዝ የሚያከብሩ ሲሆኑ የፈጠረ ጌታ ነው አላህ። አላ አዋጅ ስሙ አለ አላህ ለሁል ኸልቅ ወልአምር መፍጠርም ሁሉን ነገር ማስተናበርም ማዘዝም መከልከልም የሱ ነው ተባረከ አላሁ ረቡል ዓለሚን የዓለማት ጌታ የሆነው አላህ ክብሩ ሰፋ ወይም ክብሩ ላቀ፣ ከፍ አለ፣ ጠራ ይላሉ። ይህ አንቀጽ ከኋለኛው ከዚህ ከዚህ በፊት ከነበረው አንቀጽ ጋራ በጣም ቅርብ ግንኙነት አለው። ከሃዲያን የሚጠብቁት ነገር የውመ ሀል የንዙሩነ ኢላ ተእዊለህ ብሎ የውመ የእቲ ተእዊሉሁ የቁሉ አለዚነ ነሱሁ ሚን ቀብሉ ቀድ ጃአት ሩሱሉ ረቢና ቢልሐቅ የጌታችን መልእክተኞች በትክክል መጥተው ነበረ፣ እኛ ነን ያልተጠቀምንበት። ፈሀል ለና ሚን ሹፈዓ ፈየሽፈዑ ለና አው ኑረዱ ፈነዕመለ ገይረ ለዚ ኩና ነዕመል ይላሉ ይላል። አሁን አላህ ስብሓንሁ ወተዓላ ልኮልን የነበሩት ነቢያቶች እውነት ነገር ይዘው መጥተው እንደነበረ ከጌታችን ይዘውት የመጡት ትክክል እንደነበረ ተረድተናል። በመሆኑም አሁን ይሄንን እድል ያመለጠንን እድል እንድናገኝ የሚያስችለን ሽምግልና የሚገባልን አለ ወይ በእኛና በጌታችን መካከል በሚል የነበራቸውን እንትን የሚያጋጥማቸውን ጸጸት ነግሮናል። ይህም እናንተ አሁን እየቀለዳችሁበት ያለ አላህ እያፌዛችሁበት ያለው ጌታ እንዲህ እያባበላችሁ ያለው ጌታ አላህ ሊቀለድበት የሚገባ ጌታ አይደለም። አላህ እኮ እንደ ሰዎች እንደ ጅኖች እንደ መላእክቶች አቅሙ የተወሰነ በሰዎች እንዲህ የሚቀለድበት ጌታ አይደለም። ለምን አላህ ኢነ ረበኩም የእናንተ ጌታ እኮ አለ አላህ ነው፣ ብቸኛ አምላኩ ነው አላህ أملاك نو الله يهلو تملا يهلو أملاك يان تملاك ليهون يمكبو الله له يا رجو نكرن أنتم من يم أنتم إسوام لن كدو يم من نشلون سمعتني بيناتين يينو أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت ወኢለል ጅባሊ ከይፈ ኑሲበት ወኢለል አርዲ ከይፈ ሱጢሐት አያት ባሂራ በጣም ግልጽ የሆኑ አለዚ ኸለቀ ሰማዋት ሰማያትን የፈጠረ እነዚህ ሰማያቶች እኮ ብቻ ለሱ መኖር በቂ ማስረጃዎች ናቸው። ምን የምን ሰማያት ብቻ ወልአርድ እኔ አንተ አንቺ እሱ እሱ በሙላችንም ያለንበት የምንኖርበት ምድረች እንኳን እሱን የፈጠራቸው መላኢካ ምንም አስተዋጽኦ አላደረገም ጅንም እንዲሁ ሰውም እንዲሁ መሬትን በመፍጠር ላይ አንድ ሰው እንኳን አስተዋጽኦ አላደረገም አንድ ኸልቅ አላህ ስብሓንሁ ወተዓላ هو الذي خلق السماوات والأرض هذا خلق الله فأروني ماذا خلق الذين من دونه كالسلي لا يالو أمالكت تبلو ምድር ላይ የሚመለኩ ኃይላት ሁሉ አንዳቸው እንኳን እስቲ ይህንን ፈጠሩ በሉ እነ الذين تدعون من دون الله لن يخلقوا ذبابا ولو اجتمعوا له እነዚያ ከአላህ ሌላ የምታመልኳቸው አካላት ከጅብሪል አንስቶ እስከ ጀበና ድረስ ያሉት ለን የኽልቁ ዙባባ ዝንብ እንኳን መፍጠር አይችሉም። በየግላቸው እኮ አይደለም። አረ ወለው ይጅተመዑ ለህ ተሰብስበው እንኳን የዝንብን ሩህ ለማስገባት የሚችል አንድ እንኳን የለም። يمن مفتر وإن يسلبهم الذباب شيئا لا يستنقذوه منه سلزيه ينان تجيتا على الله الذي خلق السماوات والأرض سماينا مدرن يفترنا سماينا مدرن سماياتنا مدر وچين يفتر جيت الله لزمنات قويتو لشي عامت لولد ተለፍቶበት የመጣ ቢሆን ኑሮ እንኳን ሰው መቼም በልፋት እኮ ሊሆን ይችላል ብለህ ታስብ ነበር ፊ ስተት አያም በእናንተ ቀን አቆጣጠር ስድስት ቀን በምትሏቸው ቀናቶች ያህል ውስጥ ነው እነዚህን ዓለሞች የፈጠረው አላህ እነሱም ብቻ እኮ አይደለም ወሸምስ ፀሐይንም ወልቀመር ጨረቃንም ወኑጁም ከዋክብቶችንም እያንዳንዱ ከዋክብት ግዝፈቱ ትልቅነቱ በምንም መለካት አይቻልም። በምንም ይሄን ያህላል ብለንም እኛ የምናውቀው ነገር የለንም አሁን እነዚህን ሁሉ በእነዚህ ቀኖች የፈጠረ ጌታ ነው አላህ በእነዚህ ውስን ቀኖች የፈጠረ ነው ብሎ ከዚያ በኋላ ጠብዓን ይህን ያህል በእኛ በሙስሊሙ መካከል ሰማያትና ምድርን የፈጠረ ከአላህ ሌላ አለ ብሎ የሚያምን የለም እንኳን ሙስሊሙ ይሄ እንደው የተለያየ እምነት ያለ እምነት ላይ ያለ እንኳን የሰማይና የምድር ፈጣሪ አላህ መሆኑን በሌላ ስም ቢሰይሙትም የሚከራከሩ አይመስለኝም። ከዚያ ثم استوى على العرش እነዚህን ከፈጠረ በኋላ በአርሽ ላይ ከፍ አለ። እስተዋ የሚለው ቃል አላ ወርተፈዓ ነው የሚሉት ሰለፎቹ። አላህ ስብሓንሁ ወተዓላ በዓርሽ ላይ ከፍ አለ። ዓርሽ ከዓርሽ በላይ ነው። አላህ ስብሓንሁ ወተዓላ ከዓርሽ በላይ መሆኑን የሚያሳይ አንቀጽ አንዱ ይሄ ነው። እንደውም ከዚህ ከመጀመሪያው ከቁርአን ተነስተ ከፋቲሃ ተነስተ እስከ እዚህ ድረስ እስከምትመጣ ድረስ በዚህ በግልጽ እስተዋ ብሎ የመጣበት ቦታ ይሄ ነው። እርግጥ ይሄ እስተዋ አለል ዐርሽ በተለያዩ አንቀጾች ላይ ተደጋግሟል። በሰባት ቦታ ላይ ተነስቷል። የመጀመሪያው ይሄ አንቀጽ ስለሆነ ከዚህ ላይ ትንሽ ሰፋ አድርጌ ማየት ፈልጌ ነው። እስተዋ ዐለል ዐርሽ አላህ በዐርሽ ላይ ነው ማለት ምንም ከአቂዳው ከሌላው በአላህ ላይ ካለን እምነት ጋር የሚጋጭ ነገር አይደለም። አንደኛ በቁርአን ውስጥ በግልጽ የተነገረ በመሆኑ፣ ሁለተኛው ይህንኑ የቁርአን መልእክት የሚያጠናክሩ ሌሎች የቁርአን አንቀጾች አሉ። አላህ ስብሓንሁ ወተዓላ ወደ ላይ ለመሆኑ ከሁሉም ዓለም በላይ ነው። ከሰባቱ ሰማያት በላይ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሚዕራጅ ሲያደርጉ የሄዱት ወደ ላይ ነው። ሰማኡ ዱንያ የመጀመሪያው ሰማይ፣ ሁለተኛው ሰማይ፣ ሶስተኛው ሰማይ እያሉ ነው የሄዱት። ስለዚህ የአላህን ወደ ላይነት የአላህን ስብሓነሁ ወተዓላ ዓርሽ ላይ የመሆኑን ነገር የሚያጠናክሩ በሺህ የሚቆጠሩ ማስረጃዎችን መደርደር ይቻላል። በዋነኝነት ግን እነዚህ ሰባት ቦታ ላይ እስተዋ አለል ዓርሽ እስተዋ አለል ዓርሽ የሚሉ ቃሎች መነሻ ናቸው። ከዚያ ለምሳሌ ቁርአንን አላህ ስብሓነሁ ወተዓላ አወረደ ሲል ኢና አንዘልናሁ ነው የሚለው ማውረድ ሰጠን አይደለም የሚለው አይና አንዘልናሁ ነው። ቁርአንን አወረድን ማለት ከላይ ወደ ታች መሆኑ ያመለክታል። በግልጽ ነው። ነቢዩ ሰለላሁ ዐለይሂ ወሰለም መላእኮች አሉ በእናንተ ላይ የሚተካኩ ብለው ያደሩት መላእኮች ሲወጡ ይሉናል። ያደሩ መላእኮች የሚውሉ መላእኮች ይወርዳሉ። የዋሉ መላእኮች ሲሄዱ ደግሞ ሲወጡ ያደሩት ይወጣሉ። ይሄ ብቻ አይደለም። ቅድም እንዳልኩት ነብዩ ሰለላሁ ዐለይሂ ወሰለም ሚዕራጅ ባደረጉበት ጊዜ ወደ ላይ ወጡ ነው የሚለው። ወደ ላይ የቦታ መውጣት እንደሆነ ሰማኡ ዱንያ ደረሱ። ከዚያ በር ተከፈተላቸው፣ ወጡ። ከዚያም አለፉ። ሙሳን አለፉ፣ ኢብራሂምን አለፉ። ከጅብሪ ጋር ተለይተው ከዚያ ቀጠሉ ጉዞ። ይሄ ማለት ወደ ላይ ነው ጥሪው የነበረው ማለትን በይፋ ነው የሚያሳየው። ቁርአን አአሚንቱም መን ፊ አን የኽሲፈ ቢኩሙል አርድ أأمنتم من في السماء أن يرسل عليكم حاصبا من في السماء لوال الله الله لما نتنزل من في السماء الله نو ملائكة ورحمة نعم نجل نبي عليه الصلاة والسلام يا الله سبحانه وتعالى بحريات بتملكته بسفيون ويستماروته ስለዚህ ዑሉውሁ አላ ዓርሽሂ አላህ ስብሓንሁ ወተዓላ በዓርሽ ላይ ነው ብሎ ማውሳት መናገር ማመን የአህሉ ሱና ወልጀማዓ አቋም ነው። አህሉ ሱና ወልጀማዓ ለዚህ አቋማቸው መነሻ የሚሆኑ ነገሮች ብዙ ነው የሚሉን ግን በዋነኝነት ከነዚህ ከሰባቱ እስተዋ አለል ዓርሽ ከሚለው በተጨማሪ ሌሎቹም የአላህ ስብሓንሁ ወተዓላ አንቀጾች ይህንኑ የሚያጠናክሩ መዓት አሉ ነው የሚሉት ለምሳሌ የኻፉነ ረበሁም ሚን ፈውቅህም ሚን ፈውቅ وهو القاهر فوق عباده سبح اسم ربك الأعلى يبليهن الأعلى وهو العلي العظيم العلي بمعنى الأعلى إليه ودس يسعد الكلم الطيب يسعد سعود مالت موطات مالت نو إني متوفيك ورافعك إلي ورافعك أنا له ودني تعرج الملائكة والروح إليه تعرج عروج بمعنى الصعود له تنزيل الكتاب من الله العزيز العليم قرآن تنزيل من الرحمن الرحيم تنزيل من حكيم حميد تنزيل تنزيل تنزيل إنا أنزلناه في ليلة القدر إنا أنزلناه في ليلة مباركة النزيه إن مسل يقرآن آيوج بتعم بزوناته سورة أعراف سورة يونس سورة الرعد سورة طه أن ليلوتشم يا الله سبحانه وتعالى استوى أن يمي على سوره አንቀጾች እንዳሉ ሆነው ይህም አሁን ያወሳኋቸው ከላይ ያነሳኋቸው ቁርአን አያዎች የአላህ ስብሓንሁ ወተዓላ ወደ ላይነት ያመለክታሉ። ነቢዩ ዓለይሂ ሰላቱ ወሰላም ፊ ሰሒሐይን ያለ ሐዲስ አላ ተእመኑኒ ወአነ አሚኑ መን ፊ ሰማ አታምኑኝም፣ አትቀበሉኝ እኔ ከሰማይ በሰማይ ከሚኖር ጌታ ከአላህ ታማኝ የእሱ ታማኝ የሆንኩትን እኔን እናንተ አታምኑኝም ሲሉ አሚኑ መን ፊ ሰማ መን ሰማ አላህ ነው። ሐዲስ አልጃሪያም ቢሆን ፊ ሙስሊም ያለው በግልጽ የሚያሳየው አይነላህ ሲሏት ፊሰማ አለች። መን አነ እኔስ ምን ማነኝ? አንተ ረሱሉላህ አዕቲቃ ፈኢነሃ ሙእሚና አሉ። ዘይነብ ቢንት ጀሕሽ ረዲየላሁ ተዓላ አንሃ የነቢዩ ዓለይሂ ሰላቱ ወሰላም ሚስቶች ጋራ አንዳንድ ጊዜ እንደው ሲቀናኑ እና የእያንዳንዳቸውን የራሳቸውን ወሬ ሲያወሩ እናንተ እኮ በየቤተሰብ ቤታችሁ ነው የተዳራችሁት። ለነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ለጓደኞቻቸው ወይም ጎባኖቻቸው እናንተን ቤተሰብ ሲድራችሁ እኔን ግን የኔ ጋብቻ ግን ከሰባቱ ሰማይ በላይ ካለው ጌታ ነው የተፈጸመው ይሉ ነበረ። እንደውም ሌላ ሪዋያው ያለ የሚለው ለነብዩ ሰለላሁ ዐለይሂ ወሰለም ምን ብሏቸዋል? ሌሎችን ሴቶችን እኮ ቤተሰቦቻቸው ነው የዳሩት أنينجن الله نو يداري من فوق عرشه زوجنيك الرحمن من فوق عرشه بلوات جوائلان إذا سلسودك أبتن أقرب حديث لا يدمو نبي صلى الله عليه وسلم من تصدق بعدل تمرة من كسب طيب بلو لا يصعد إلى الله إلا الطيب ወደ አላህ ንጹህ ነገር እንጂ አይወጣምና ብለው ባስተማሩበት ሐዲስ ላይ لا يسعد الى الله الا الطيب اما الطيب يسعد اليه ማለት الله سبحانه وتعالى خلقا بخلق خلق خلقه سيجرس እሱ ዘንድ ከዓርሽ በላይ لو كتاب لا ጻፈ من بلو ان رحمتي غلبت غضبي بلو فهو عنده فوق العرش كتب في كتابه فوق فهو عنده فوق العرش النبي آه، صلى الله عليه وسلم سيتلج بالوان حق آه، من كبدت باستمربت حادث لاي ما من رجل يدعو امرأته إلى فراشها ማንም ወንድ ሚስቱን ለመኝታ የሚጠራ የለም ፈተዕባ አለህ እሷም ቢምትለው ኢላ ካነ ለዚ ፊ ሰማ ሳክጠን አለይሃ አላህ ነው ሰማይ ውስጥ ያለው በሰማይ የሚኖረው ጌታ ፊሰማ አለ ሰማ ነው በሰማይ ላይ የሚኖረው አላህ የተቆጣባት ቢሆን እንጂ ማን ነው የሚቆጣው? እሱ አይደል? አላህ አይደለ? ነቢዩ ሰለላሁ ዐለይሂ ወሰለም ምግብ በልተው ሲጨርሱ ራሳቸውን ወደ ሰማይ ቀና አድርገው አላሁመ አጥዕም መን አጥዓመኒ ወስቂ መን ሰቃኒ አሉ ይላል ኢማም ሙስሊም። ወደ ላይ ማለታቸው አላሁመ እያሉ እየጠሩ አንገታቸውን ወደ ላይ ቀና ማድረጋቸው አማ የዱል አላ አነሁ ፈውቀ ዐርሺህ ስለ የረጀብን እንትን የሻዕባንን ወር ጾም ለምን ታበዛለሁ ተብለው ሲጠየቁ ሸህሩን የግፈሉ ናሱ አንሁ በይነ ረጀብ ወረመዳን وهو شهر ترفع فيه الأعمال إلى رب العالمين ترفع إمام أبو داود بزقبت حديث الراحمون يرحمهم الرحمن قالوا ارحموا من في الأرض بمدري أن سوزنوا التي يرحمكم من في السماء እነዚህና መሰሎች የአላህን ስብሓንሁ ወተዓላ የበላይነት በይፋ ነው የሚያስተምሩት። ይህንን <coughs> ዋና መልእክት ዛሬ ያሰብኩት አራሕማኑ ዐለል ዐርሽ እስተዋ ማለት በስልጣኑ ነው ብለው የሚፈስሩ ቡድኖች ስላሉ በስልጣኑ አትበሉ ለማለት ነው። የአላህን ስብሓንሁ ወተዓላ የበላይነት ስናጸድቅ ሊመጡ የሚችሉ ችግሮች አሉ ብለው የሚያነሷቸው ማስመሰያ ነገሮች አሉ። ለምሳሌ አላህ አርሽ ላይ ሆነ ስንል ተቀመጠ ማለት ነው፣ ተኛ ማለት ነው፣ ተደገፈ ማለት ነው ይላሉ። ይህን ለምንድን ነው ማለት ያስፈልገው? ይሄ ጥያቄ ለምንድን ነው አላህ አርሽ ላይ ነው ስንል የሚመጣው አላህ አለ ስንልስ ለምንድን ነው ያልተነሳው? ይሄ ጥያቄ አላህ ይሰማል ስንልስ ለምንድን ነው ያልመጣው? ጥያቄ አላህ በአንድ ነገር ላይ አለ ስንል ወይ መቀመጥ ወይ መተኛት ብቻ ነው ያለው ማለት ከአላህ ጋር ሲገናኝ ለምንድን ነው ይሄ ጥያቄ እንዲነሳ የገፋን? በጭንቅላታችን የያዝነው ሸክ አለ ማለት ነው እንጂ አላህ ይሰማል ብለን እኛም እንሰማለን ብለን የአላህን መስማት ግን የእኛ መስማት ጋር አይመሳሰልም ብለን ማመን ከቻልን ይህንን እውነታ ከተቀበልን የአላህን ስብሓነሁ ወተዓላ ማየት እንደኛ ማየት አለም አላህ ያያል ጠይብ እኛም እናያለን የእኛ ማየትና ግን የአላህ ማየት ፈጽሞ አይቀራረብም፣ የተለያየ ነው ማለት ከቻለ የአላህም ስብሓነሁ ወተዓላ አርሽ ላይ አለ ማለት እኛ አንድ ነገር ላይ አለን እንደማለት እንዳልሆነ ለምንድን ነው መቀበል ያልተቻለው? ስለዚህ ከዚህ አያት ጋር የተመሳሰሉ በቁርአን ውስጥ የሚመጡ ብዙ አንቀጾች አሉ። لمثالي بل يداه مبسوطتان ينفق كيف يشاء يداه الجوج على خلقتك بيدي بجوج فتريخ بيدي بل يداه مبسوطة يد الله فوق أيديهم يد الله فوق أيديهم የአላህ እጅ ከእጆቻቸው በላይ ነው። ይሄ በግልጽ ቁርአን እጅ አለው አላህ ብሎ የነገረበት ነው። በአንደኛው ተፍሲር የውመ ዩክሸፉ አን ሳቅ አላህ ስብሓነሁ ወተዓላ ባቱን የሚገልጥበት የሚያሳይበት ከሽፍ የሚያደርግበት ቀን ተብሎም ተፈስሯል። ያኔ አላህ ስብሓነሁ ወተዓላ ሳቅ እንዳለው አስብቷል ማለት ነው። ይህንኑ ተፍሲር ቀኑ በጣም ጭንቀት የሚበዛበት ቀን ነው ተብሎ የተፈሰረ ነገር ቢኖርም የሚሻለው ግን በዚህኛው አላህ ስብሓንሁ ወተዓላ ባቱን የሚገልጥበት ቀን ተብሎ መፈሰሩ የተሻለ ነው።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 ሰሐባዎች ያላሉትን ታቢዕዮች ያልነበሩበትን የአላሁ ስብሓንሁ ወተዓላ ባህሪ የተለያዩ ትርጉሞች እየሰጡ ከቁርአንና ከሐዲስ አስተምሮቶች መውጣት በኡመተል ኢስላም ውስጥ ሰርገው ከገቡ ቀደም ሲል ወይም በጣም እድሜ ጠገብ ከሚባሉ ቢድዓዎች አንዱ ነው። የሚገርማችሁ ቢድዓ የያዘ ሰው ቀስ በቀስ ለራሱ እየሰራ ለራሱ እያወራ ነው የሚስፋፋው አይደል? ይሄ ቢድዓ ግን በጣም በሰው ዘንድ ተቀባይነት ከማግኘቱ የተነሳ ሌላውን መናገር እስከሚያሳፍር ድረስ ነው። አላህ እጅ አለው ብሎ ከመናገር ይልቅ አሁን ሙስሊሙ አላህ እጅ የለውም አይ እንዴት አለው ይባላል ብሎ ማመንን ይቀበላል ሰው። የትኛውም ሸህ ተነስቶ አላህ ስብሓነሁ ወተዓላ በእጁ እንዲህ ያደርጋል አላህ ስብሓነሁ ወተዓላ እጁ ብሎ መናገር በጣም ነው የሚፈራው። እንዲህ አላህ ደግሞ እጅ አለው እንዴ ይላላ ጃሂሉ ተነስቶ እንኳን እንትኑ አሊም ነኝ የሚለው አይደለም ጃሂሉ ራሱ አላህ እጅ የለውም የሚለውን መቀበል ነው የሚቀርበው። ሱብሓነላህ የአህለ ሱና ወልጀማዓ አቋምና የሰለፎቹ ምክር የአላህን ስብሓንሁ ወተዓላ ባህርያት በጠቅላላ በቁርአንና በሐዲስ በተነገረው መልኩ ማመን ሲሆን የአላህን ስብሓንሁ ወተዓላ ባህርያት በኸልቁ ባህሪያት መመሰል ግን የወንጀል ወንጀል ነው። ለምሳሌ እጆቹ እንደኔ እጅ ናቸው ብሎ መመሰል ኩፍር ነው። መካዱም እንዲሁ የለውም ብሎ መካዱም እንደዚሁ ነው። ስለዚህ ይህንን አያ እና መሰል አያዎችን በሰፊው መረዳቱ የቁርአን አባባሎችን በየቦታው ሲመጡ እንዳንቸጋገር ይረዳል ከሚል አኳያ ነው። ጀዛኩም ላሁ ኸይረን። የዛሬው ትምህርት እዚህ ይቆማል ኢንሻአላህ። ባረከላሁ ፊኩም። عليكم ورحمه الله وبركاته